ጊዜ አገልግሏል። ዛሬ የምናደንቃቸውን ከጥላሁን ገሰሰ ጀምሮ ያሉትን አርቲስቶች ሙዚቃ በአብዛኛው ያቀናበረ ግጥምና ዜማቸውን የደረሰ ይሄው አርቲስት ነው። በአንድ ወቅት የአምባሰል ተጫዋች ካሳ ተሰማ ከዚህ ዓለም በሞት ሲሰናበት ከሌላ የሙያ ባልደረባው ጋር ሆኖ በዛች ምሽት ውስጥ ማለት እሱ በህይወት ባለፈበት ምሽት ውስጥ ሆኖ ትንፋሼ ተቀርጾ የሚለውን ዜማ ደርሶና አቀናብሮ ለጥላውን ገሰሰ የሰጠው ይኸው እንግዳችን ነው። የኢትዮጵያ በዚህ ሳምንት ወይንም Ethiopian This Week ድረገጽ የዚህ ሳምንት እንግዳችን አርቲስት ሲሳይ ተሾመ ነው። አርቲስት ሲሳይ ተሾመ በቅድሚያ ጥሪያችንን አክብረህ እንግዳችን በመሆን ስለ ስለ ግብዣው በጣም አርጌ አመሰግናለሁ። እስኪ ሌሎችን የኪነ ሰዎች ከምንጠይቀው ጥያቄ እንጀምርና እንዴት ነው ነው ወደ ኪነ ጥበብ አለም አገባብህ እንዴት ነበር? እንዴት ጀምር? ከዛን ጀምርና እንግዲህ ወደ ሌሎች ጥያቄዎች እንሄዳለን። እሺ፣ አመሰግናለሁ። እኔ ወደ ኪነ ጥበብ የገባሁት በልጅነቴ ነው። ማለት የአስር አመት ልጅ ነው እና በዛን ሰአት የልጅን ይገኛል ክፍል በውትድርና ተቀጠለል። እዛ የሙዚቃ መሰረታዊ የሙዚቃ ትምህርቶችን እዛ በመማር ጊዜ የነበሩት ካፒቴን ሀይሌ ባልቻ የሚባሉ ነበሩ። እሳቸውም እና ሻለቃ ሽሜም ነበሩ። ያው ሙዚቃ ትምህርት ተምሬ እንደ ጓደኞቼ የሰልፍ ስራ ለመስራት ማለት የሰልፍ ሙዚቃን ለመስራት የሚጠብቁኝ ነገሩ ጥሩ ሊገባኝ አልቻለም ነበር በዛን ጊዜ እና በዛን ጊዜ የሙዚቃ እንትን ስላልገባኝ ታምቡሩና ክሌሮ ቃታል ጋር የሆነ ስለተሻለ መደቡ እዛ ላይ እንዳለው ትንሽ ጊዜ በኋላ አብሮ ከተቀጠሩት ጓደኞች ጋር እንደገና የትምህርት ዕድል እንዲሰጠን ተደርጎ ተማርኩ። አሁን ጊዜ ጥሩ ውጤት በማምጣቴ እንዲሁም ካፕቴን አሊ ባልሻው ፒኮሎ ዲስላት ፒኮሎ መሳሪያ ደርድበው ያንን መሳሪያ ሁኔታ ሟተኛ ለመሆን የበቃሁበትና እንደሁም ይላለ በህፃንነቴ ያንን ችኮ ነገር በመጀመሪ ለኔ አንድ ምርት አሳይቶኛል። እንደዚህ አይነት የሚያገባውት እንግዲህ እንደገና ስለባል እሺ፣ እሺ ጋሽ ተሾመ ትንሽ ድምጽህን ከፍ አርግልኝ። እዚህ አንድ signal ይሰጠኛል እና የስልኩ መስመር ይህን ያህል ግልጽ ስላይደለ ነው። ቅድም በመግቢያ ላይ ለማስተዋወቅ እንደሞከርኩት አንድ ከ ከአርቲስት ሲራክ ታደሰ ጋር ይመስለኛል የአምባሰል ተጫዋች የነበረው ካሳ ተሰማ ከዚህ ዓለም ሲያልፍ በዛን ምሽት በዛን ወቅት አንተና ሲራክ ሆናችሁ በጣም ድንቅ የሆነ ለጥላሁን ገሰ የሰጣችሁት ዜማ ነበረ እና ያ ዜማ ትንፋሽ የተቀርጾ የሚለው ዜማ ነበር። እንዴት ነው ያንን ዜማ ልደርሱ የቻላችሁት? እንግዲህ እኔና ሲራክ ታደሰ ጓደኛሞች ነን። አንድ ላይ ነው ወደ ዋቴ ሆነን አንድ ላይ ነበር የምንኖረው። እንደ አጋጣሚ በዛ ምሽት ቴሌቪዥን ቁጭ ብለን ላይ ነበር ስናይ አርቲስት በቀለ እሸቱ ነው የአርቲስት ካሳ ተሰማን ራስ ዜና ረፍ የተናገረው። አሁን ካሳ ተሰማ ከዚህ ዓለም በሞት ተለይተዋል ብዙ televizyon kimlerdir? Baka yanlardan yani adına bakın. Anki kesilmiş beyda muhala. Tamam bir mutluyum bir masal şarlığının onu azından kırtasın kurayını. Ağolun yüzüğü kurayını. Esrat. Naim Ankara Fiyat da kendi bütünü sararlı Ankara Zaman Ankara. Şey, kızam hala, bilgiler kırtasının kamasaslanına ክቡር ዶክተር አርሲልክ ጥላሁን ምን ዜና ግጥሙን ስራት ካለሰ ጻፈ። አሁን እንግዲህ ስራት ካለሰ ግጥሙን ጽፎ ግን ዜናም አውጥቼ ጥላሁንን ለማወሰን እሱ ኮንዘበኛ ነው ያለው ያ ነው ያለ ነው እንዴት አድርገን ማምጣት እንዴት ነው አድርገን መስዋዕት እንችላለን እያልኩ ሳስብ እንደ አጋጣሚ ጥላሁን አክሱም ሆቴል ባንዳ አቋቁሞ እዛ መስራት ይፈልግ ነበረ እና በዚህ ሰዓት እንደ ወደ የሚባል የኛ ጓደኛ አለ እንደ ነው ሲሆን ጦር አባለ ነው ተወዳድር ነው ሆይ በቃ የከተማው በእጅ የያዘ ነው ጎበዝ፣ ምን መሰራት እንዳለበት እኛ ጎበዝ ሚያገኛ ሰው ነበረ። አሁን ከጥላሁን ጋር ግንኙነትም ስላለ ም ትኩረት ባሰበል ብዙ ማሰባሰብ ወንድም ጀማ ነው ያሰባሰበለት። ሲያሰባስበለት እኔም በኪቦርድ ተጫዋችነት ወንድሙ ራሱ ተጫዋችነት ሌሎችም አሉ መቀበላሉ ሀይሌ ስዩ የሚባሉ አሉ ሙዚቃዎች ከነሱ ብለቆም እና ዘር ሚካኤልም አለ አሁን እዛ እየሰራን ምሽት እያለ ዜማ ማቀናበር ጀመር። ሳቀናብር አሁን መጀመሪያ ያቀናበርኩበት አጨዳ ሽምግል ወይም የትዝታይና የሚለውን እዛ አክሱም ሆቴል ያቀናበርኩት አቀናበርኩ። እንደዛ ደግሞ ያጠቃሚ ኩም ነገር መስራት በጣም ቀላል ነው ሰውን ማማት የሚለውን እዛው እንዲ አቀናበርኩ። ለምሽት ነው እንጂ ከስፍራ ላይ ተቀርጾ ለህዝብ ይደርሳል በሚል አልነበረም። በቃ እዚያ በዳንስ የሚመጡ ሰዎች እንዲዝናኑ ለማድረግ ነው ያለው። አሁን ይህንን እየሰራው እያለ ፊልስ ካምፓኒ ጋር በመነጋገር ተዘራዊ ምሳሌ ማለን ለምን አናስቀርጽ ይተባባል። በዚህም ጊዜ አሁን ያችን እኔና ስራሽ ደረስ ነው የምንችል እሱ ማስለማት ጀመር። እሱንና ጭሮቴ እንዲሰሙን አሁን አንቺ የሚለውን አራቱ ዘፈን ወደ ሸክላ አንዲት ኦርኬስትራ ማለት እኔ የመረጥኳቸውን ጓደኞች እንጂ የሚሰራም በዚህ ምክንያት ይህን ነገር እሺ፣ እሺ ትንፋሽ የተቀርጾ ከሚለው ዜማ በተጨማሪ ምን ያህል ዜማዎችን ደርሰሃል? በማቀነባበር ሊሆን ይችላል፣ በግጥም ሊሆን ይችላል። እንደው ብዙ ሰው የሚሰማቸው ና የሚያውቃቸው ያንተ የሆኑ ድርሰቶች አንዳንዶቹን ታስታውሳቸው? እንግዲህ ቅድም ያው በኔ ማስታወሻ በሚል በጥላሁን ዜማ ተነሳስተን አንዳንድ ሀሳቦችን ነግሬሃለሁ። ግን በይበልጥ ስራዎቼ ደግሞ በይበልጥ ህብረተሰቡ ዘንድ የገቡት እኔ እያደኩስ በመጣው ቁጥር እኔም በሙያ እያደኩስ ስመጣ ወቅቱ የአግኘት ጊዜ ሆነ። እዛ ሰዓት ደግሞ በቃ ለህብረተሰቡ ማበርከት ያለብኝም ማበርከት እንዳለብኝ በማመን የመጀመሪያው አቤት የአብዮት መዝሙር ያለምንም ደም የሚለውን እንግዲህ ስደርስ እና ወይም ደግሞ ሳቀማብር በዛን ጊዜ የነበሩት ጠቅላይ ሚኒስትር ምር ይመስላል ምር ሚካኤል ነው ሚካኤል ነበሩ። ህብረተሰቡ አንድ መዝሙር ሊዘምር መቻል አለበት። ካልዘመረ የአብዮት ትክክል ሊሄድ አይችልም። ወደ አንድ ኢትዮ ውስጥ መምጣት አለብን። ሲዘምር ሁሉም አንድ አይነት አመለካከት ይኖረዋል በሚለው ከክፍላችን እንደተወከሉት የደርግ አባሎች ተነግሯቸው ለእኛ እነሱ መጥተው ነገሩ ሲነግሩኝ እኔ በዛ ሰዓት ቶማስ አበበ ግጥም፣ ጥላቸው ዋጋ ዜማ ይዘው መጡ። ከዛ እኔ ያው አቀናበርኩና የመጀመሪያው የአቤት ወይ የሚሆነው ከማዊ ዘን ተባለ። ከዛ እንግዲህ እየዛ እያለ እያለ ሲሄድ ስራዎቼን አሁን ህብረተሰቡ የትግል አቅጣጫው እንዲይዝ የሚል ምኞቴ። እኔ በህይወቴ የሚለውን ደግሞ ጓድ ሻምበል ክፍሌ አቦቸር ነው ደራሲ ሶስት ደግሞ ያምንም እንደዚሁ ዘመር ነው እንደገና ደግሞ የህዝብ በዓላት ነበር መዝሙር መዝሙር ለምን ነበረ። ደግሞ ደራሽና ጸሐፊ ሙላቱ ነው የጻፈው። እሱም ደግሞ ለዘላለም የሚለውን ደግሞ እንደዚሁ መዝሙሩና ዜማውንና ቅንብር ግንባር ደግሞ ሀገራችን ተወራ እንደነበረ ይታወሳል። ሶማሌ እዛ ሰዓት ደግሞ ነጻ አውጪ አብዮታዊ ሰራዊት የሚል መዝሙር አለ። እንደ ከራማራ እንደ ጭና ሰነ ሰነንም በማንቀሳቀስ ሳየን የተባለ ተዘምሯል። መዝሙር ቀውጥ ያደረገ እንግዲህ እነዚህ እንደዚህ መዝሙሮች አሉ። የዚህ ግጥም ደራሲ አምባሳደር ተስፋዬ አዲስ እና እንደዚህ እንደዚህ ይሰራል። ወታደራዊ ማርሽን ደግሞ ተጽፏል። ዜማዎቹን ነው አንተ የሰራኸው ማለት ነው? ዜማዎቹን ነው የሰራኸው? አዎ ዜማዎችን እና ቅንብሮችን። አዎ እና ወታደራዊ መዝሙሮችን ወታደራዊ ማርሽ ደግሞ ወጥ የሆነ መስከረም ሁለት የሚል አቅርቋዣዊ ሚደል የሚል እንደዚህ ሰርቻለሁ። ሌላ ደግሞ በአምስት የቲያትሮች ያህል ወይም ደግሞ ባግራውንድ የሆነ ሙዚቃ በብሔራዊ ቲያትር ሰርቻለሁ። የህጻናት መዝሙር ደግሞ ያሉ አሉ። አንዱ እንደውም ይዘናል ይዘናል አለ አባባ የወደቀለት ብሮ አለማ አባባ ያቀለበው ቀይ አርማ ነጻነትሆን የሚል መልዕክት ያለው ቴፍ ላይ አቦቸር የደረሰው ግጥም ነው። ይህም የኔ ዜማ ዜማና ነበር ነው እና በርከት ያሉ ስራዎችን ሰርቻለሁ። mime dance ሙዚቃ ላይም እንዲሁ በየአመቱ በሚደረጉ ኮንግረስ በዓል ላይ የዳንስ ሙዚቃ እንደዚሁ ጽፌያለሁ። <laughs> እና አሁን ደግሞ በአለፈው መጋቢት አስራ ሰባት ሁለት ሺ ሶስት ብሔራዊ ቲያትር የሆነ ኮንሰርት ቀርቦ ነበረ። ልዩ ኮንሰርት ስራ <laughs> እዛ ላይም የኢትዮጵያን ሙዚቃ ማለት በ classical እና የኮንሰርት አጻጻፍ style አውሮፓኖቹ የደረሱበትን ደረጃ በሀገር እንዲኖር ለማድረግ የበኩሌን አስተዋጽኦ አድርጌ ሰርቻለሁ እና ብቻ ብዙ ነገሮችን ያካተቱ ስራዎችን ሰርቻለሁ። <laughs> ለዚህም ነው ጤናማ ሆኜ ተመስገን እያልኩ እግዚአብሔርን ደግሞ ጸጋውንም አልገደለኝም <laughs> ያው ያለው <laughs> አሁን እንደው በነገራችን ላይ ጋሽ ተሾመ አሁን ያለኸው በጡረታ ላይ ነው። ምን እየሰራህ ነው? አሁን በጡረታ ላይ ነው ያለው። እርግጥ ለኛ አንዳንድ ስራዎችን በግል ይሰራለሁ። ያው በሙዚቃ ነው። ነገር ግን የሆነ አንድ ቡድን በማቋቋም የመስራት አላማ አለ። በባህል ላይ የተመርከዘ ቡድን አቋቁሜ ለመስራት አሁን የሆነ ጉዞ ላይ ነው። ማለት ረዳት ተባባሪ ፕሮፌሰር ክሳይ ገሰሰ፣ ገዛኸኝ ድርቄ፣ እኔ ሆነን አሁን አንድ ሀሳብ ጀምረናል። ባህልን ለማደራጀት ለመስራት ይህን አስበናል። ይህን እየተወያየን ያለ ነው። እንደ አጋጣሚ እስካሁን ጠፍተን የትኝና ዛለኝና ምክንያቱ እና ይህንን በዚህ ስራ የበለጠ የኢትዮጵያን ባህል ለማውጣትና ለማሳደግ በጥሩ ሁኔታ ለማድረግ አሳባለን። በዚህ ላይ ያለን <laughs> ለጥላሁን ገሰሰ ከሰጣቸው ዘፈኖችስ ለምሳሌ ትዝታዬ እናት የሚለው ያንተ ዜማ ነው። ሌሎችስ አሉ እንደዛ? የጥላሁን የሰጠው ዜማ አንድ ነው። የኔ ማስታወሻዎች ፋሽቁበት የሚለው ነው። ሌሎችን arrange ያደረኩት ይህንን arrange ሳደርግ ፊሊፕስ company የዛሬ ስልሳ አምስት ዓመተ ምህረት ላይ ነው ይህንን ሙዚቃ arrange ያደረኩት እና ማለት ከዛሬ ወደ አርባ አመት ነው ምጠላል አራት አርባ አመት ነው እና የዛሬ አርባ አመት ነው ያንን አረንጃ ቤት አኬዳሽን ልቤ ማለት የትዝ ፋይል ናት። ጭሁቴ ብሶጎኒ ዋሪ ታሪክ ይላል የኔ አረንጅመት ነው። እኔ ነኝ ያንቺ የሚለውም የኔ ቅንብር ነው። የዜማው ደራሲ የሶስቱ ግን ተዘራ ኃይለ ሚካኤል የትዝታ ናት። የግጥም ደራሲ ሻምበል አፈወርቅ ዮሐንስ ናቸው። እንደዚያ ነው። ይሄን ነው እንጂ ለሱ አንድ ዜና ብቻ ነው የሚሰጠው። ሌላ አልሰጠርኩም። ክርክር ብቻ ነበረ ሚሰራ ከዚህ ጋር አብሮ ተያይዞ የሚነሳው ነገር በአለባቸው ተካ የቶክ ሾው ላይ ወይም አለብ ሾው ላይ የሙዚቃ መሪ ነህና ካለባቸው ጋር አብራችሁ ትሰሩ ነበረ። ስለዛስ ያለ ትዝታ ምንድን ነው? እንዴት ነበረ ፕሮግራሙ ስታቀናብር ምን ምን ነገሮች ነበሩ? እንደው በአጠቃላይ ደግሞ አሁን በህይወት ስለሌለው የኪነጥበብ ሰው ስላለባቸው ተካ የምትነግረን ነገር ምን አለ? የአለቢ ሾው ላይ ፕሮግራም ላይ እነሱ ፕሮግራማቸው የእነሱን ፕሮጀክት ቀርጸው መጥተው ከብሔራዊ ቲያትር ስራ አስኪያጅ ጋር ሲነጋገሩ አላውቅም በዓላት እነሱ ተነጋግረው አሁን መዋተኞችን ይዘን መጠና ከመዋተኞችን እጅ ደግሞ ፊልም ፕሮግራም እንድሰራ ስራ አስኪያጅ ባሉበት ታ ሆነም ስንወያይ የሰው ኃይልም ቢሆን ምንም ቢሆን ይህም ቢመስል ይሻላል በሚል በማማከር ጀመራ ጀመር። ከዛ በኋላ ፕሮግራሙ ስንገባ ዘፋኞቻችንን መርጠን ለማቅረብ በምናደርገው እንትን ብዙ አድካሚ ስራዎች አሉ። መርጠንም አጥንተንም ስቱዲዮ ውስጥ ገብተን የሚቀሩም ዘፋኞች አሉ። እዛን ሰዓትም ደግሞ እዛው ስቱዲዮ ውስጥ እያለን ሌላ ዘፋኞችም አዘጋጅተን እንደገና ኦርኬስትራውም አንብቦ በመቴክሳስ ስራ ስለሚሰራ በጣም ሁሉም የራሱ ፕሮግራም ነው ብሎ የሚሳተፍበት ስለነበረ እኔ ፕሮግራም የሙዚቃውን የማዘጋጀትና ፕሮግራሙንም በመምራት ምንም የፈለገኝ ነገር የለም ነበር። ለምን ራሳቸው በዛ ፕሮግራም ላይ የሚሳተፉት መዋተኞች የእኔ ስራ ነው የእኔ ነው ብሎ ነው ሰው ላይ ጥለዋል የሚሄዱ። በዚህ ምክንያት ፕሮግራሙም ይጠቃና ሆኗል። እያንዳንዳችንም ደግሞ በዛ ፕሮግራም ደግሞ ሁሉም የሚችለውን ያህል የከፈለበት ነው እና ለዚህ ነው ፕሮግራሙም ደግሞ ቀና ሆኖ ለህዝብ ህዝብ ስለ አርቲስት ተካ ግን መናገር የኢትዮጵያ ህዝብ ራሱ ለዜጎች የሚያስብ ከኔ ይልቅ ላንተ ወይም ከኔ ይልቅ ብሎ የሚያስብ በህሊና ውስጥ ሁልጊዜ ሰውን ለመደገፍ ሰውን ከጎን ለማቆም እና ከጎን አብሮ ሆኖ ለመጓዝ የሚፈልግ ጥሩ ሰው ነበር። ግን ያው የእግዚአብሔር እንትን ነው። ምንም ማድረግ አንችልም። ሁላችንም ወደዛ ነው የምንሄደው እና ሁላችንም እንደዚህ አይነት ባህሪ ቢኖረን ያው ጥሩ ነው ይባላል። ጥሩ ነው። እናመሰግናለን። ሌሎች ጥያቄዎችም አሉኝ። ጋሽ ተሾመ እንደው ወደ ዋናው ጥያቄ ከመሄድ በፊት የወጣትነት ዘመንህን አንዳንድ ትዝታዎች እንድታወቀን አስቤ ነው እና እንግዲህ በእናንተ ዘመን ውቤ በረሃ ነበር፣ ካሳንቺስ ነበር። እንዴት ነበር በዛን ጊዜ የነበረው የወጣትነት ትዝታ አሁን ካለው ጋር ስታስተያየው ና እስኪ ስለ ውቤ በረሃና እንደው አንዳንድ ስለምታውቃቸው በዛን ጊዜ ድንቅ ስለሚባሉ ትዝታዎች እንደው ብትነግረን ከአርቲስቶችም ጋር የሆነ ይሆናል። የግል የወጣትነት ህይወትህንም በተመለከተ ማለት ነው። ስለ የሚበራ እኔ መጨረሻው ላይ ነው የደረስኩት። ማለት አብየቱ ሊመጣ ሲል ማለት ስልሳ አራት ላይ ስልሳ አራት ስልሳ ስልሳ ሶስት ስልሳ አራት ስልሳ አምስት እያለ በቃ እዚህ ላይ ነው ወደ ወደ ወራ ማጋት ወይም ደግሞ የዳንስ ምሽቶች የምሽት ዳንስ ቤቶች የምናማቀው በቃ ስልሳ ውስጥ ነው። ከዛ በፊት አላውቀውም እና የመጨረሻ እንትን ላይ ነው የደረሱ እና በዛ ሰዓት እንግዲህ በኢሮፓያን አስራ ዘጠኝ ሰባ አንድ ነው እነ ጄምስ ራውንድ በነበረበት እነ ቶም ጆንስ ሙዚቃ ብዙ በነበረበት ሰዓት ነው ማለት ነው እና ያን ሰዓት እንግዲህ ይበልጡ ምን ሄደው ለመደነስ ነው፣ ራሳችን ለማዝናናት እንጂ እንዳሁኑ ቁጭ ብዬ ትርኢት ለማየትና ቁርጥን ስጋም ምንምን ምንምን እያልኩ ለማውጣት ለመደነስ ነው። እንደው በዛን ሰዓት እኛ ደግሞ እኔም ምንም ሲሮኮ ነው የሚጠጣው የነበረው ማለት ትልቅ ዳንስ ቤት ሄደ እሱ ነው የሚጠጣው ምንድን ነው እሱ አልከኝ በኋላ ነው እያደግ አቤት ምንድን ነው አልከኝ? የመጠጡ ስም ሲሮኮ አረጫ ካልቻለ እንጂ ቀለም እንትን ከንፈር የሚቃጠል ሀገሻ ሲሮኮ መጠጥ የቢራ ጠርሙስ ውስጥ ታሽጋል ለስላሳ መጠጥ ነው። እሺ እሺ እሺ። እና እሱ ነው እና በሾተራም ብንሄድ እሱ ነው ያለው እና ልጆ ስለሆን በዛን ሰዓት የመጠጥ እንትንም የለም ይናል ትላልቆቹ ቢጠጡ አንድ ወደ ሁለት ቢራ እንደዚህ ቢጠጡ እኛ ግን የረዛ ነው እና ልንደንስ ነው የምንሄደው እንጂ በቁጭ ብለን ሰው እስክስታ ሲወጣ ሲወርድ ወይም ደግሞ ሲለኞች ለማዳመጥ እራሳችንን ለማርሳት የምንሄድ በመኛነት ነው። ጥሩ ነው። በአሁኑ ሰዓት አንድ ያስከው አንድ ትልቅ ፕሮጀክት አለ። ዝነኛ የሆነውን የምድር ጦር ኦርኬስትራ ውስጥ ስላሉ አርቲስቶች ታሪክ የያዘ በመዘክር መልክ የሚዘጋጅ አንድ መጽሔት አንተም ከአንተም ጋር ሆናችሁ ሌሎች ተባባሪዎች እየሰራችሁ ነው እና ያ ስብስብ እንዴት ነው? እንዴት ተጀመረ? እንዴት ልጀምሮ ቻላችሁት? ሌላው ደግሞ ከዚህ ጋር አንዳንድ ሰዎችም ማወቅ የሚፈልጉት የምድር ጦር ኦርኬስትራ ከተበተነ በኋላ ሀያ አመት አካባቢ የሆነዋል ይመስለኛል ባለሳሳት እና እስካሁን ቆይታችሁ ለምንድን ነው አሁን መጀመሪያ ያሰባችሁት? ማስረጃ እያሰባሰባችሁ ነበረ ወይስ ጊዜ ስላልነበረ ነው? እስኪ ጠቅለል አድርገህ ስብስቡ እንዴት እንደተጀመረ እና ምን ደረጃ ላይ እንደደረሳችሁ ለአድማጮች ብትነግራቸው። እሺ፣ እኔ መጀመሪያ የምድር ጦር ሙዚቅኛ ሲበተን ስራ ላይ ነኝ ያለሁት መጀመሪያ ለምን አስራ ዘጠኝ ሰባ አንድ ወደ ኢትዮጵያ ብሔራዊ ቲያትር መንግስት አዛውሮኝ ስራ ላይ ነው ያለው እና አሁን በመጨረሻ በሁለት ሺ ሶስት ነው ችሎታ ያወጣሁት። ግን ይህንን መጽሔት ለማዘጋጀት እና ለአድማጭ ወይም ደግሞ ለአንባቢያን ለማድረስ እኔ አይደለሁም መጀመሪያ ያሰብኩት የነበረው የእንግሊዝ ሙዚቀኛ የቀድሞው የእንግሊዝ ሙዚቀኛ ምክር የስራ አመራር አባላት ናቸው አስበው እንደ አጋጣሚ እኔም ጠሩን። እኔ እግር ውስጥ የለውም ጠሩ ግና እንዲህ ያስበናል። ምን ብናደርግ ይሻላል? ልስ እግር ሊደርስ የሚችለው በምምት ነው? እንዴት ነው? በምን አቅጣጫ ብንሄድ ነው ብለው እንትን አይ ሀሳባችሁ ጥሩ ነው፣ የሚደረግ ነው ግን በእድሩ ከሚሆን ያው ሰው በኮሚቴ form ቢቋቋምና ያንን ከእናንተ የተለየ ስራዬ ነው ወይም የኔ ነው ብሎ የሚሰራ አካል ቢኖር ይሻላል እንጂ ከድሩ ጋር ከተያዘ ሊጓዝ አይችልም አልኳቸው እና ይህን አሳሰቷል። በሀሳቡ ጥሩ ነው አሉ። ተስማሙ። ወዲያው እዛው ኮሚቴውንን አቋቁም አሉ። እሺ አቋቁሟል። እኔ እዛው ስንገባም አልመሰለኝም በኋላ አንተን የህግ ሰብሳቢ አንተን አንተን ይህንን ህግ የሚታነሰዋል ኃላፊነቱን ይለቃሉ። እዛ ደግሞ እንደገና ለእኔ አጋዥ ጸሐፊ አማሀ ተወዳጅ ላደረጉ ይሻል። ከዛ በኋላ እኔ ደግሞ በምን በምን መሄድ እንደሚገባኝ የራሴ መንገድ ተናኩና ከአማሀም ጋር ተመካከልኩና መጽሔቱን በማዘጋጀት ላይ ጽሁፍ መጽሐፍ ጀመር። ጽሁፍ መጽሐፍ እንደጀመር ደግሞ ፎቶግራፎች መሰብሰብ እንዳለባቸው ይታመናል። በየትኛው አካባቢ የሚሰበስ ይሻላል በሚል የራሴን አካባቢ በመውሰድ አንደኛ በዚህ ክፍል ዋና ምሰሶ የሆነው የሰልፈኛው ክፍል የሰልፈኛው ክፍል ኖሮ ነው ኦርኬስትራ የተፈጠረው እንጂ ኦርኬስትራው ኖሮ አዘን የሰልፈኛው ክፍል የተፈጠረ። ስለዚህ በመጀመሪያ የሰልፈኛውን ክፍል በሙሉ ፎቶግራፍ ልናገኝ የሚችልበትን ነገር ከተለያዩ ወይም የጦር መግዛ አባላት ከሆኑ ሰዎች በመገናኘት የሰተኛውን ክፍል ሰበሰብ። ከዛ ደግሞ የኦርኬስትራ ኦርኬስትራ ደግሞ በአንደኛና በሁለተኛ ኦርኬስትራ የተከፈለ ነው። አንደኛ ኦርኬስትራ ደግሞ እነማን እነማን ነበሩ? ሁለተኛ ኦርኬስትራ እነማን እነማን ነበሩ? እነኛን ሰዎች በስልክም ሆነ በግንባርም እየፈለኩ አገኙ። እንደገና ደግሞ የ string ክፍል አለ ቫዮሊን ቫዮሊን ኮንሰርት የሚሰሩ የእነሱን ደግሞ እንደዚሁ። ከዛ ደግሞ የስዊዝ ክፍል ካገኘ በኋላ አሁን በስፖርት ክፍል ደግሞ የምርጦ እንግሊዝኛ ክፍል በጣም ግሩም የሆነ ክፍል መሆኑን የሚያስመሰግነው አንዱ እዚህ ላይ ነው። አሳሪነት ለምን ብትለኝ በስፖርት እስከ ብሔራዊ ቡድን ድረስ ያበረከተ እግር ኳስ ነው። በልዩ ልዩ ክፍል ደግሞ አራት ጊዜ በማከታተል ዋንጫ ወሰደ ነው። ለመቻል ቡድን ደግሞ አስተዋጽኦ ያደረገ ክፍል ነው። እንዲሁም ለቅዱስ ጊዮርጊስ ቡድንም ከተላከበልን አስተዋጽኦ ያደረገ ነው እና በሁሉም አይነት እንቅስቃሴ በማህበራዊ ሆነ በየትኛውም ቦታ አስተዋጽኦ ያደረጉ ልጆች ስላሉት የሚል ሁሉ ፎቶግራፍ አሁን ሰብስበን በእጅ ይገኛሉ እና በእንደዚህ አይነት ተነሳስተን ይህንን የሀምሳ አመት በአስራ ዘጠኝ መቶ ሰላሳ ሶስት አመተ ምህረት የተቋቋመው እስከ አስራ ዘጠኝ ሰማንያ ሶስት የአምሳ አመት ጽፈን ጨርሰን የተወሰኑ ነገሮች ናቸው የቀሩን። ለአምባራቢያን እንግዲህ በቅርቡ ቀን እንደሚደርስ ተስፋለን። በጣም ጥሩ ነው። በጣም ጥሩ ነው። አድማቻችን እየተወያየን ነው ከአርቲስት ከሙዚቃ አቀናባሪ ከግጥም ጠራሲ ተሾመ ሲሳይ ጋር ነው። ውይይታችንን እንቀጥላለን። በዚሁ አጋጣሚ እስካሁን ስማቸውን የማንሰማቸው ግን ድንቅ የሆኑ አርቲስቶች ነበሩ። እነ ጸዳለ ገብረ ማርያም የአብዲሳ ጋሌጅ እጅጋየሁ አብዲሳ፣ ከሳክሲፎን ደግሞ እነ ስዩም ገብረየስ ጥላሁን ዳባ እነዚህ እነዚህ ያሉ ከነዚህ ጋር ግንኙነት ታደርጋላችሁ ይሄንን ይህንን መጽሔት ለማዘጋጀት እንዴት ነው የድሮ አርቲስቶችን የማሰባሰቡ ጉዳይ እንዴት ተሳክቶላችኋል? አሁን ያነሳቸውን አርቲስቶች አንደኛው ጸዳለ ገብረ ማርያም ድምፃዊ ጸዳለ ገብረ ማርያም፣ ተወዛዋዥ እጅጋየሁ አብዲሳ ደግሞ ግብፃዊ ታምራት ሞላ ጋር በተለያየ በማህበራዊ ጉዳይ እንገናኛለን። ግን በሙያ ጥበቡ ላይ በጥበቡ ላይ ተሰባስበን ለመስራት እና እንትን ለማለት ይህን ያህልም እንትን የለም። ምናልባት የዚህ የመጽሔቱ ዝግጅት እንትን አሰባስበውን ወደፊት ልንሰራ የምንችልበት ጉዳይ ሊኖር ይችላል ብዬ ነው። ጥሩ ነው። መቼም በአርቲስትም ሆነ በማንኛውም አይነት ህይወት ሁልጊዜ አንድ ሰው የራሱ ገጠመኝ አለው እና በዚህ ረጅም ዓመት የአገልግሎት ዘመን አንተም የራስ ገጠመኝ አለህ እና አሳዛኝ የምትላቸው ገጠመኞች እንደ አስቂኝም የተደነቅባቸው ገጠመኞች ካሉና አድማጮች አንተን የሚያውቁ ሊሰሙት የሚፈልጉት ነገር ነው እና እስኪ ገጠመኞችን አሳዛኝም እንደው አስቂኝም ገጠመኝ ካለህ እሱን ብታዋየን እኔ አስቂኝና አሳዛኝ ገጠመች የገጠመኝ ነገር የለም። ግን በሙያ ግን የገጠመኝ ደስ ያሰኘኝ ነገር አለ። ይኸውም አሁን በኢህአዴግ የኢትዮጵያ ሕዝብ መዝሙር ውድድር ላይ ብዙዎች አርቲስቶች እንዲወዳደሩ ተጋብዘው ነበር እና እኔን ምንድን ያደረጉኝ ዳኛ ያደረጉኝ እኔ አላውቅም ዳኛ መሆኔ። አርቲስት መራዊ ስጦት እንድን አንተ የማትወዳደረው ብሎ ሲጠይቀኝ እኔ መወዳደሪያ ደብዳቤ ትወዳደራለህ እ ተሰጠኝ ደብዳቤ የለም እንዴት ምን ላድርግ አልኩ። በኋላ ምን አለኝ ጋሽ መራዊ ለምን እከሌን አታናግረውም አለ። እሱ ምን አገባው አለ እሱ ያቃል ሲደውልና ነው ስም መጥቀስ መጥቀስ ስላልፈለኩ ነው። ገባኝ ገባኝ። ከሌሉ አለኝ። አሁን እሺ አልኩና ደወልኩ እዛ ቦታ ላይ እና ለምንድን ነው እኔ ከውድድር ነጻ ውጭ ያደረጋችሁኝ አልኩ። ነው እኔ አይደለሁም አለ። ስም ታዲያ ማን ነው ሲል ምክር ቤት አቶ ከሌ የሚባልና ጠየቅ አልኩና በኋላ ምክር ቤት ስልክ ቁጥሩ ሰጠኝ። አሁን የሚመለከተውን ምክር ቤት ፓርላማ ደወልኩ እና ስጠይቅ አንተንማ እኮ ዳኛ አርጎታል ጌታዬን ዳኛ ሆኖ አላውቅም። እስከ ዛሬ ድረስ ስወዳደር አስተዋጽኦ ሳደርግ ነው የኖርኩት እንጂ ዳኛ ሆኜ አላውቅም። ታዲያ ምን ላድርግ? ነገ ከሆነ እኮ የማስረከቢያው ቀን ዛሬ ነው ያለብን። ነገ በቃ አስር ላይ ቀኑ ያልፋል። እኔ ብቻ ውድድር ውስጥ እንድገባ እሺ በለ እና ልግባ። ኧረ አይደርስልም፣ ይደርሳል ግድ ነው። ከዛ በኋላ በቃ ምን ብዬ ብዬ ፈልጌልሃለሁ አለኝ። በአራት ሰዓት ውስጥ አራት ሰዓት ጠዋት ደውዬ ጠይቄ ስምንት ሰዓት ነው በማግስቱ መዝሙሩን አስጠንቼ በቃ ደርሼ ምን አቀማብረን እዛ ለውድድር ከቀረቡት ሶስቱ ከሚመረጡት አንዱ ሆንኩና የመጀመሪያውን ውድድር አለ። ከዛ በኋላ አሁን ያንተ ይሆናል ምናምን እየተባለ ሲነገር ወደቀና ሁለተኛ ሆነ። የኔ ያ አሁን የሚጀመረው መዞር አንደኛ ሆነ። በሀያ አራት ሰዓት ውስጥ እንደዚህ ለውድድር በጭ ይህ እንግዳ አድርግ ያለው ይሄ ነው። ሌላው ደግሞ እንደው በሪቮሉሽን በአብዮት ውስጥ እንትን የምታይቀኝ ከሆነ ብዙ ብዙ ቁም ነገር አዘል ስላሉ ኋላ ጥያቄ ላይ ደግሞ የሚመልሰው ከሆነ መልሻል። ጥሩ ነው። ገጠመኞች እንግዲህ በመድረክም ይሆናል ከመድረክም ውጭ ይሆናል። በየትኛውም ጊዜ አንተ እንደው በመድረክም አካባቢ ያጋጠመህን አስቂኝም አሳዛኝም ይሄ ታሪክ ነው እና ይሄ ደግሞ የኪነ ጥበብ መድረክ ነው። ስለዚህ አንተ እንደው ፈገግም ሊያደርግ ይችላል፣ ሊያሳዝንም ይችላል። ግን ሁልጊዜ እንደ ታሪክ በታሪክነቱ መቀመጥ አለበት ብለን እናምናለን እና አንተ የመሰለህንና ገጠመኝ ነው የምትለውን ነገር ብታወያየን በጣም ደስ ይለናል። እኛ ከህብረተሰቡ የተለየናል። ህብረተሰቡ ውስጥ ያለን ስለሆነ ሁሉ ነገር ይሰማል። አዎ እንዳይም ይመጣል። ማድረግ የምችለውን መንገድ ደግሞ ፈልጌ ቢሆን ያችን ነገር ለማድረግ ጥረት አደርጋለሁ። በተረፈ ግን የሚያስቦርቅንትን በስራ ነው በስራ ያገኘሁት እድል የሚያስበው በቃ እንግዲህ በህብረተሰብ ውስጥ ላገር እኔ እዛ ውስጥ ነው ያለ ስላለው አብሬ ይቆስላለሁ አብሬም ደሰታለሁ ገባለ እንደ ህዝብ ሆነ ናይና ሊጎዳል ሌላው እንደው አሁንም ወደ ኪነ ጥበቡ ልሄድና አርቲስቶችን በተመለከተ አንተ እንደው በግልህ የምታደንቃቸው በግልህ እነዚህ አርቲስቶች የኢትዮጵያ እንቁዎች ናቸው፣ የኢትዮጵያ ሀብቶች ናቸው፣ እነሱን የመሰሉ አርቲስቶች የሉ የምትላቸው እነማን ናቸው? በአንተ እይታ በአንተ እይታ እነማን ናቸው? እንደ ድንቅ አርቲስቶች የምትላቸው በህይወትም ያሉ ሊሆኑ ይችላሉ፣ ያለፉም ሊሆኑ ይችላሉ። እነማንን ታስታውሳለህ? እኔ መቼም ጥሩ ማቴዎች ናቸው፣ ጎበዞች ናቸው ለማለት ወደኋላ ብዙ መሄድ አለብን። ያንስ በሄድን ቁጥር ደግሞ የአሁኑ ቱሪዝ ደግሞ እዛ ውስጥ አግብተን ለማወዳደር ከሄድን የአሁኑ በኤሌክትሮኒክስ የታገዘ ቴክኖሎጂ አግዞታል አግዞት እዚህ ደረጃ ላይ ከደረሰ በፊት የነበሩት ደግሞ ቴክኖሎጂ ሳያድግ ከ acoustic ከሆነ እንትና በቃ በተፈጥሮ በግኝት በተገኘ በሳይንስ መሳሪያ በፊት የነበር ነው። አሁን ግን ስናየው የበለጠ ይፋ ቢል እንጃ ወይ ሀያ አምስት percent ሊሆን ይችላል ወይም ሀምሳ percent ሊሆን ይችላል የሰውየ ያለው አቅም እና ያንን ማየት አልቻልኩም። አሁን እኔ አሁን እውነት ለመናገር ከሆነ በፊት ጊዜ ጥሩ trumpetist፣ ጥሩ trombonist፣ ጥሩ ድራመሪስ ጥሩ በቃ ምን ነገር በ stage ላይ ሳይሆን በመጀመሪያ በ ሳይወጣ መድረክ ሳይወጣ ራሱን በቃ ፈትሾ የሚወጡ ራሳቸውን ፈትሾ የሚወጡ ሙያተኞች ነበሩ። አሁን ግን ራሳችንን ፈትሸን የምንወጣበት ጊዜ ሳይሆን በቃ በገዛ ነው። ወይም ደግሞ የነበረው የኦርኬስትራ formation ኑ ራሱ እንኳን የኦርኬስትራ አደረጃጀቱ አሁን የለም። በፊት የነበረው እንዴት ይ ማንዝ አለ አሁን በፊት ሶስት አራት አምስት ሳክስፎን አንድ ፒያኖ፣ አንድ ደብል ቤት፣ አንድ drum እንደዚህ ሆኖ በቃ ዓለም አቀፋዊ የሆኑ ስራዎች የሚሰራበት ጊዜ ነበረ። አሁን ግን floppy ምናምን መጣ መጣ መጣ በቃ አደነዘን እና ቤቱ ጋር ልሄድ አሁን ከአንድ ሙያተኛ ጋር እኮ ተገናኝቶ የሚሰራበት እንትንም አታውቁም። በየምሽት ክበቡ ብትሄድ በየእንትኑ ብትሄድ floppy አጉርሶ ነው የሚጠቀቅቅልን ባይዝ የሆነ ስራ ማየት አልተቻለም። ስለዚህ እኔ አሁን ከሌለ ጊዜ ዛገኝ ኮሚሽን የለም ብዬ በማለት ማየት አለብኝ። መጀመሪያ ካላየሁት እኔ በቴክኖሎጂ ታግዞ መጥቶ እኔን እንትን ቢለኝ ፍጹም ነው። ላይ እንኳን ራሱ ሲዲ ለቀውን ብር ነው እዛም ብዙ ዋዞ አፉን እየከፈተ የሚጀምር ይጀምራል ትላለህ እና የክሬስ እና ምናልባት ይህን የሚመለከት ክፍል ይህንን ነገር ፈትሾ መስመር ቢያስይዘው ልናደንቃቸው የምንችላቸውን ሰዎች ልናቅ እንችላለን። አብሬን ካልሰራው እኔ ከኔን በስም ላደንቃቸው እሱ ጊዜ እርግጥ አሁ አብረን ሰራ ነበረ መከሌ መከሌ መከሌ ብላሁን ይቻላል ግን ምን ያረጋል? እሺ እሺ ቅድም ስለ መጽሔቱ ስንወያይ አንድ የረሳሁት ነገር አለ እና ለምሳሌ ይሄንን አንተ መጽሔት እያዘጋጃችሁ መሆናችሁን ከሀገር ውስጥ ያሉ እናንተን የሚያውቁ የእናንተ ደጋፊዎች ላያገነዘቡ ይችላሉ። ምናልባት አሁን ይሄን ውይይት ስናደርግ አሁን ሊረዱ ይችላሉና የእነሱም የራሳቸው አስተዋጽኦ ይኖር ይሆናል በዚህ መጽሔት ላይ ምናልባት ከሀገር ውጭ በመሆናቸው ግንኙነት ላይኖራቸው ይችላልና አንተን ሊያገኙ ቢፈልጉ ወይም የዚህን የመጽሔት አዘጋጅ ኮሚቴ ሊያገኙ ቢፈልጉ በምን መልክ ነው ሊያገኟቸው የሚችሉት? ምናልባት በመረጃ መልክ በስልክ በፎቶግራፍ ሊሰጧቸው የሚችሉት አንዳንድ ጠቃሚ ነገሮች ይኖራሉ ብዬ ስላሰብኩኝ ነው ይህን ጥያቄ ማቀርበው። ጥሩ ነው። ይህንን ለእኛ እገዛ የሚሰጡ ወንድሞቻችንና እህቶቻችን ካሉ የኔ ስልክ አለ። በኔ ስልክ ሀሳባቸውን በኔ ሊነግሩና ላገኝ የሚችልበትን መንገድ ደግሞ ደወሉበት ጊዜ ልንዋይና መንገዱን ላስረዳቸው ይችላለን። ስልኬ ዜሮ ዘጠኝ አስራ አንድ ሰላሳ ሰባት አስራ አንድ አስራ ስምንት ነው። በዚህ ደውለው ያላቸውን ሀሳብ ይገልጹልኝ ደስተኛ እሺ ስልኩን ደግመዋለሁ። ዜሮ ዘጠኝ አስራ አንድ ሰላሳ ሰባት አስራ አንድ አስራ ስምንት ትክክል ነው? አዎ ትክክል እሺ እሺ፣ እስኪ ወደ ማህበራዊ ህይወት እንመለስና የኪነ ጥበብ ባለሙያዎች በጎ አድራጎት ማህበር ስብስብ በሀገር ውስጥ እንደተቋቋመ ይታወቃል እና በዛ ያንን የኪነ ጥበብ ባለሙያዎችን ማህበር ካቋቋሙት ሰዎች አንዱም አንተነ እንዲቋቋም ካደረጉት ሰዎች እና ምንድን ነው እስካሁን ድረስ የት ደረጃ ላይ ደርሷል? በዚህስ በኩል ምን እስካሁን ድረስ የደረሳችሁበት ነገር አለ? ወደፊትስ ምን ያሰባችሁታል? እንደው ጠቅለል ያለ ሀሳብህን ብሰጠን። ቀቢባን በጎ አድራጎት ማህበር በኢትዮጵያ የሚል ጥቅምት ሁለት ሶስት ነው የተቋቋመው። የዚህም ስራ አመራር ሰብሳቢ አቶ ማዘራፊ ጸሐፊ አየለ ሙላት ናቸው። ይሄ እንግዲህ ቀደም ሲል በሺ ዘጠኝ መቶ ዘጠና አራት ዓመተ ምህረት ማለት በኢትዮጵያ ብሔራዊ ቲያትር ወንድሞቻችን በጊዜው በሽታ ምክንያት ሲታመሙ በማየት አርቲስት ወንድሙ ጋር ተገኝተዋየና ለምንድን ነው የመድረክ ስራ ሰርተን የስራ ባልደረቦቻችን መርዳት ማንችልበት መንገድ ለምን ማንፈጥረው ብዬ ስንወያይ ጥሩ ሀሳብ አለ አለኝና ከዛ በኋላ ታዲያ ለምን ስራ አስኪያጅን ገብተናል ማናገር የምችለው ጥሩ ነው፣ ግን ሁለት ሰው እንጨምራለን ማለት ከቲያትር ክፍል አሁን በዛን ሰዓት አርቲስት ቴዎድሮስ ተስፋዬና አርቲስት ተስፋዬ ገብረሃናን አንጨመርንና አቶ አሰፋ አርጋውን የብሔራዊ ቲያትር በገሩ እዚያን ጊዜ ስራ አስኪያጅ የነበረውን ገብተን አናገር ስናናግረው እንዲህ የተጎዱ ሰዎች አሉ እንደ እኛ መስሪያ ቤት አለ። አሁን ይማል ጥሩ ሀሳብ ነው እንዲህ ካለ ምንም በሞት ከመለየታቸው በፊት በምናደርጋቸውን መነሳሳታችሁ ጥሩ ነው አለና እንግዲያ እኔ ቲያትር አዘጋጆችን እና ደራሲያኖችን እኔ ጠይቃለሁ። አንተ ህፃኖችን አስተባብርልኝ ያለ ስራ አስኪያጁ ይሻል። እኔም በዛን ሰዓት እንግዲህ አርቲስት ጥላሁን ገሰሰ፣ ማህሙድ አህመድ፣ አለመሸቴ፣ ታምራት ሞላ፣ ማረጋኝ ምንም በቃ በሙሉ ያሉት አርቲስቶች እዛ አስተባ ጠየኳቸው። በዚህ ተጎርተናል አልኩና እንሰራለን አልመጣ ሁለትም ሁለት መድረክ በቃ እነኛን ሰዎች ልንዘጋቻል። ይሄ አላማ ጥሩ ስለሆነ አሁን አርቲስት ጥላሁን ገሰሰ ምን አለኝ፣ እናንተ ብልቶች ናችሁ አለኝ። ምን ነው ስለው፣ እናንተ ለራሳችሁ ትያትር ቤት ብቻ ነው የምታስቡት፣ ውጭ የታመሙ አሉ አለ ደግሞ ያለ እንዴ ታዲያ ምን አለ፣ ይህንንም እኮ መስራት የምችልበት ነገር እናመቻች እንችላለን አልኩት። ኋላ ለስራ አስኪያጁ ለአቶ አስፋ አርጋው ስለ ምን ምን ችግር አለ፣ እሱን ቢሆን መስራት እንችላለን አለኝ። ይህንን ለምን ጥላሁን ነገርኩ። አሁን እነሱም በሀሳቡ ተስማሙ። ነጥለሁን አንድ ስብሰባ በእኔ ሰብሳቢነት ተሰበሰብ። ለዛ መነሳሻ ስለሆንኩ ነው እኔም ከዛ በኋላ አንድ ስብሰባ ላይ ሀሳባችን ደግሞ ከተወያየን በኋላ ሰብሳቢያችን ማህሙድ አህመድ በማድረግ ምክትል ሰብሳቢ በመሆን አሁን አጠቃላይ በዛን ሰዓት ለማለት የፈለግነው የኢትዮጵያ አርቲስቶች በጎ አድራጎት ማህበር በሚል ለማቋቋም ሙዚቃ ያደረግን ጸሐፊ ቴዎድሮስ ተስፋዬ ነው። ይህን በማለት ሰራን። ብዙ ነገር አደረግን። ብዙ እህቶቻችንና ወንድሞቻችን ረዳን። ግን ማህበር ደረጃ ለማቋቋም ወደ ፍትህ ሚኒስቴርም ሄደን ብዙ ፎርሞችን ሞልተን ምን ብለን እየተጓዝን ያልን መዋተኞቹ በውጭ ብዙ ጊዜ መቆየት በስራ ምክንያት መውጣት ምንም ስላለ ተሰባስበን ማቋቋም አልቻለን። በዚህ ላይ እንዳለን ግን መንግስት ለእኛ የተወሰነ ገንዘብ ሰጥቶናል። በትኬት ያ ትኬት ገንዘብ አሁንም አለ እንስራ እያልን ያለ ነው። በዚህ ላይ እያለን ነው እንግዲህ የኪነት ጠቢባን በጎ አድራጎት ማህበር በኢትዮጵያ ጥቅም ሁለት ሺ ሶስት የተቋቋመው እና አሁን ያ ደግሞ ከኛ የተለየ እንትን ይሄን ነው። እኛም በአርቲስቱ ለመቆም ነው ይህንን ማህበር ለማቋቋም ነው አሁንም ይሄ የኪነ ጠቢባን በጎ አድራጎት ማህበር በኢትዮጵያ የተቋቋመው አርቲስቱ የሚችለውን ያህል ከጎን ቆሞ ከመውደቁ በፊት ከመሞት በፊት ከሞት በፊት ሊረዳው የሚችልበትን ነገር በማካሄድ ያለው አሁን ባለፈው እንኳን ውጭ የመጡ ብዙዎችን አርቲስቶች ለሚሰው የተገዘብም ሆነ መርዳት አድርገውላቸው እና ይሄ ነው በጥሩ እንትን ያለው ነው ጥሩ እንቅስቃሴ ላይ ነው የሚገኘው። ከዚህ ከኔ የበለጠ ደግሞ ምናልባት አቶ ዳዊት ይፍሩና ምክትል ሰብሳቢ ሲሉ ዋናው ሰብሳቢን አቶ አያል ጉላትን ተናገሩት እሺ እሺ። እንደው ስለ ሞት ስታነሳ በቅርብ ቀን በብሔራዊ ቲያትር ውስጥ ለረጅም ዓመት ስታገለግል የነበረችው አስናቀች ወርቁ ከዚህ ዓለም በሞት እንደተለየች ይታወቃልና ስለ አስናቀች በፕሮግራማችን ላይ ለማቅረብ ሀሳብ ነበረን እያሰብን ነበረ ልናቀርባት እና ያው እንግዲህ ሞትን መቅደም አይቻልም እና ያው ይሄንን ከማሰባችን በፊት እሷ ከዚህ ያለን በሞት ተለየች። ስለ አስናቀች ወርቁ የምታውቀው ትዝታ ምን አለ? ምን አይነት ሰው ነበረች? እንደው በአጋጣሚ ምናልባት አብረህ የመስራት እድሉ ካለ ብዬ ነው። ስለዚህ አስናቅ እኔ አብረት ምናልባት በብሔራዊ ቲያትር ሰራተኝነቴ አብሪያ ነው እንጂ ይህን ያህል ጠለቅ ያለ እንትን የለኝ አብሮ ያለ ግን ጎበዝ ነች፣ ቆራት ነች። ላመነችበት ነው የምትሄደው። እውነት ላመነችበት ታደርገዋለች። ይሄ መቅለስለስ ምናምን የለ። ይህንን ከእሷ ባህሪ ይህንን እወድላታለሁ። ሌላ ጥሩ ግራ ተጫዋች ነች፣ ጥሩ ተዋናይ ነች። ጥሩ ድምፅ አላት፣ ትዘፍናለች። ዘፍና በጣም ዘፍናለች፣ ትማርካለች። ይህናል ግን ከጠለቅ ብዬ አብረ ረየና መስል ስላልኖር ልናገር የምችለውም ከዚ የበለጠ አይኖረኝም። አርቲስት ተሾመ ወደ ጥያቄያችን መጨረሻ እየሄድን ነው። እስካሁን ያላልናቸው ያልተወያየንባቸው ምናልባት ለአድናቂዎች እና ለወዳጆች ልታስተላልፈው መልእክት ካለ ያን እድል ላንተ ሰጣለሁኝ። ወደ ጥያቄ የመጨረሻ ክፍል ከመሄዳችን በፊት እንግዲህ እኔ መቼም የትኛም ህዝብ ያሳደገኝ የህዝብ ህግ ያውሰኝ በዚህ የደረስኩ መዋተኛ ነኝ። በተለይ ስልሳ ስድስቶቹ አመት ውስጥ የአግኝቶ እንትን ስንገባ ከህዝብ ጋር ነበርኩ የሚያሳሉ ህዝብ በቃ እኩል የሆነ መስሎን ለህዝብ በቃ ቆመ ነገር የተቀቀ ምን ዘምረው ምን ሰራው ምን ምን የምንለኝ ነበረው እና ያን ደግሞ ለተወሰነ ጊዜ አይቼዋለሁ። ማለት ህዝብ ላቀረብኩትን ግን መልስ ሰጥቶኛል። እዚህ ከህዝብ ጋር ያለኝ አመለካከት አንድ በመሆኑ በጣም ደስተኛ ነኝ። እና ይህ አስተላለፍ እሺ እሺ። አርቲስት ይሰትሾመ ደራሲና ገጣሚ እንዲሁም የሙዚቃ አቀናባሪ ስለነበረን ጊዜ በጣም በጣም እያመሰገንኩ በቅርስ መልክ የተዘጋጀ ያለው የታሪክ መጽሐፍ በቅርቡ ታትሞ ለንባብ እንደሚቀርባ እንደሚቀርብ ያመኘት በ Ethiopian This Week ወይም የኢትዮጵያ ቤት ሳምንት ድረገጽ አድማጮች ስም ልባዊ ምስጋናዬን እያቀረብኩኝ በዚሁ እሰናበታለሁ። መልካም ጊዜ እመኛለሁ። አመሰግናለሁ። bersopnya Kesare hati sana Bicau waktunya Dan engkau berjalan ay ay ay ay ay ay ay ay ay ay ay. ፍቅር ደርሶብኛል ግን ዛሬ አዲስ አበባ ይጫወትብኛል መዳሬንም እንጃ ፈርቻለሁ ሳልተኛ በውኛለሁ ፍቅር ቁጭ ብዬ ያቃ Bye.